السلام عليكم ورحمة الله وبركاته السمال يا جماعة الخير الحمد لله رب العالمين والصلاة والسلام على من أرسله الله رحمة للعالمين وعلى آله وصحبه أجمعين إخوة الكرام والأخوات الكريمات بعد التحية والسلام فنتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب البيوع في باب الهبة والعمرة والركبة رقم الحديث ثمانمائة وخمسة ዛሬ ኢንሻአላሁ ተዓላ 805 አምስተኛው ሐዲስ ላይ እድሜ እስካለ ወይስ ከሞት ወይስ ከሞት ድረሳ ሰጥቻለሁ ይሄን ነገር ስለሚለው ጉዳይ የምንመለከትና የምንቀራራ ወይም የምንሞጣጠል ይሆናል መትን የሚቀራ ሰው ይቅራልን መሽኩራን بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم وعن جابر رضي الله تعالى عنه قال قال رسول الله صلى الله عليه وسلم العمر لمن وهبت له متفق عليه وللمسلم أمسكوا عليكم أموالكم ولا تفسدها فإنه من, من أعمر عمر فهي للذي أمرها حيا وميتا ولعاقبه وفي لفظ إنما العمر التي أجازها رسول الله صلى الله عليه وسلم أن يقول هي لك ولعاقبك فأما إذا قال هي لك ما شئت فإنها ترجع إلى صاحبها ولأبي داود والنسائي لا ترقبوا ولا تؤمروا فمن أرقب شيئا أو أو أؤمر شيئا فهو لوارثته طيب <clears throat> وعن جابر رضي الله عنه قال قال رسول الله صلى الله عليه وسلم العمره لمن وهبت له متفق عليه ጃቢር ስራውን አላህ ይወደድለትና ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻለሁ ይለናል አልዑምራ የመካ ዑምራ እንዳይመስላችሁ እድሜህ እስካለ ወይም እድሜህ እስካለ ድረስ ሰጥቻለሁ የሚለው አባባል አሰጣጥ ሊመን ውሂበት ለሁ ያቺ ስጦታ ለተሰጠችው ሰው ነው የሚጸድቀው እንጂ ወደ ባለቤቱ ተመላሽ አይሆንም ወደ ሰጭታው ማለት ነው العمره ما بمعنى العطيه بلفظ اعمرتك مده عمرك እድሜህ እስካለ በሚል መልኩ የተሰጠ ስጦታ ሊመውህበት ለ ለተሰጠው ሰው የጸዳቂ ነች መመለሻ የላትም ማለት ነው ሐዲሱ ሙተፈቅ አለይ ነው የሚያጠራጥር አይደለም ወለሙስሊሚን በሙስሊም ዘገባ አምሲኩ አለይኩም አሟለኩም መስጠት ካልፈለጋችሁ ገንዘባችሁን ያዙ አሉ ነብዩ አለይሂ ሰላቱ ወሰለም አምሲኩ አለይኩም አሟለኩም ወላ ትፍሲዱሃ ያላግባብ በመጣል አታበላሿት ገንዘባችሁን በደንብ አጋችሁ ያዙ አሉ ምክንያቱም فانه አይል አምረ ወሸእነ ጉዳዩ من اعمر عمره እድሜህ እስካለ እድሜህ እስካለ ይሄን ነገር ሰጥቻለሁ የሚለው አባባል فهي للذي امرها ለዛው ሰጠው እድሜህ እስካለ ድረስ ለተባለው ጸዳቂ ነች ሐየን በህይወት የሚኖር ወመይተን ሙቶን ባለበት ሰዓት ያ ወደ ወራሽ ተላለፋል ማለት ነው ወለ አቂቢህ ያለ ከዛም ወደ ልጅ እያለ ይቀጥላል ያው ሀያት ያለው ስጦታ ከሆነ ስጦታው ከልጅም አልፎ ለአቂቢህ ከልጅም ወደ ልጅ ልጅም ማለት ነው አቂብ ይባላል ከሱ በኋላ የሚተካው አካል በሱ ቦታ የሚተካው አቂብ ይባላል ያው ልጅ ልጅ ማለት ነው وفي لفظ በሌላ ቃላት አሁንም ለሙስሊም ነው ምን ይላል انما العمره على እድሜህ እስካለ የሚለው አባባል ወይ ማሰጣት አለቲ ያቺ اجازها رسول الله صلى الله عليه وسلم የአላህ መልእክተኛ ፈቅደዋት የነበረችው እኮ አን የቁለ ማለቱ ነው ወይም እንዲህ ባለ አባባል የተሰጠ ነው ምን ሄለከ ወለዓቂብክ ይሄ ነው ነገር ሰጥቻለሁንካ አንተም ብትሞት ለልጆችህ ባንተ ለሚተካውም የሚለው አባባል ብቻ ነው አለ ይሄ ነው ዑምራ ማለት فاما اذا قال ካለማ ሰጭታው ሰውዬ ሄለክ ይችን ነገር እንግዲህ መኪናም ትሁን ከብትም ትሁን ቤትም ትሁን ሄለክ ይቺ ላንተ ነች ማዕሽተ ማዱምተ ፊል ሐያ በህይወት እስካለህ ድረስ ይሄ አንተ ነው ሰጥቻለሁ ካለ فانها ترجع ያቺ ነገር ትመለሳለች ኢላ صاحبها ወደ ባለቤቷ ትመለሳለች ማለት ነው የሚል አገላለጽም አለ አለ ይሄ ደግሞ የላኛውን ተቃራኒ ይመስላል لصاحبها الى صاحبها እያለ ነው እንደገና ወሊ አቢ ዳውድ አቡ ዳውድና ወነሳኢ ነሳኢ በዘገቡት ደግሞ ላ ቱርቂቡ ወላ ቱዕሚሩ ላ ቱርቂቡ ያው አትጠባበቁ ህይወቴስ ካለ ህይወቴስ ካለ እስከ ሞትኩኝ እስከ ሞትክ ድረስ በሚለው አንዱ አንዱን እንዲጠብቅ በሚያደርግ አሰጣጥ አትስጡ ማለት ነው አትርቂው ማለት ወላ ተዕሚሩ ማዱም ተፊል ሐያ በህይወት እስካለህ ድረስ እድሜ እስካለህ ድረስ አሰጥቻለሁ አትበሉ አሉ ምክንያቱም ፈመን ኡርቂ በሸይአን አሉ አንድን ነገር እስከ እስከ መሞት ድረስ ወይም እስከ ምትሞት ወይም እስከ መሞት ወይም እስካለ ወይም እስካለ ድረስ ተብሎ የተሰጠ ስጦታ ሸይአን አንዳች ነገር በዚህ መልኩ የተሰጠ ሰው አኡሚረ ሸይአን ሙደተ ዑምሪከ በሚል የተሰጠ ሰው فهو ያ ነገር ሊወረሰቲሂ ከእንትንም አልፎ ከተሰጠው ሰው ያልፎ ወደ ወራሹ ነው የሚሄደው አልዑምራ ሊመን ወሂበት ለሁ እንዳለው እንደገና للذي أمر حيا وميتا እንዳለው ያው ከተሰጠው ሰው ያልፈው ወደ ወራሾቹ ይቀጥላል እንጂ ወደ ባለቤቱ አይመለስም ነው የሚያሳየው አሁን የሐዲሶች ትንሽ ተቃራኒ ነገሮች ናቸው ከዚህ ሐዲስ ላይ ተነስተው ዑለማዎች ምን አሉ ሶስት አቋም ወሰዱ ሶስት አቋም ምን ማለት ነው አልዑምራ እድሜስ ካለ በሚል አሰጣጥ የተሰጠ ስጦታ ሰላሰቱ አንዋ ሶስት አይነት ነው አሉ አንደኛ አንተ አበደ ለዘላለም ሊሰጠው ነው ለዘላለም ሰጥቻለሁ የሚል ምን በሚል አገላለጽ ሄለከ ወሊአቂቢከ ሚን ባዕዲከ ይቺ ነገር ላንተ ነች ይቺ ነገር ላንተ ነች ከሞትክም ደግሞ ካንተ በኋላ ለሚተኩት የሚሆን ስጦታ ነው አለው ግልጽ ነው በደም ተከታተሉ ሶስት አይነት ነው አለው። ላንተ ካንተም አልፎ ለወራሾች የሚተላለፍ ብሎ ሰጠው ይሄ ኺላፍ የለውም ይቻላል ሁለተኛ ሄለከ ዑምረከ አው ዑምሪ ያለው እድሜህ እስካለ ወይም እድሜ እስካለ አንተ ናት እዚህ ጋር መፈሙ ምንድነው ከዚህ ምን አገላለጽ ምንረዳው ከሞትኩ ቀድሜ ወይም ከሞትክ ትመለሳለሽ ነው የሚያሳየው መፍሁሙ ነው ግን መንጡቁ ግን እዛኛው ጋር ስንወስደው ያው እንደሚቀጥል ነው የሚያሳየው ሶስተኛው የሰጠው ሰውዬ ሸርጥ አስቀመጠ በህይወት እስካለ ሰጥቻለሁ ስትሞት ወደኔ ልትመልስልኝ ወራሽ ላይ ወርስብኝ እቺን ቢሰጥቻለሁ ኑርባት እስከ መጨረሻ እስከ ህይወትህ ስሞት ግን ለኔም ታመጣታለ የቅድሙ ዝም ብሎ ህይወት እስካለ ነበረ ልቅ ነው ያሁኑ ግን ስትሞት ሊመለስ ሊብሎ በግልጽ ሶስት ሆነላችሁ አይደል የመጀመሪያው ሁለቱ ጅምሁሩ العلماء ያው አስተጣጡም ይቻላል ለተሰጠው ሰውየም ለዘላለም ይሆናል እሱም ከሞተ በኋላ ወደ ወራሽ ይተላለፋል አሉ ላንተና ለወራሽህም ካንተ በኋላ የሚለውና እድሜ እስካለ ወይም እድሜ እስካለ ሰጥቻለሁ የሚለውም በዛው ይቀጥላል ለተሰጠው ሰውዬ ነው የሚለው ሶስተኛዋ ግን ስትሞት ልትመልስልኝ የምትለው ሸርጥ ትጸድቃለች አትጸድቅም መስፈርቷ خلاف አለው አይ ሲሰጠው ጀምሮ ስትሞት ወደኔ ልትመለስልኝ ሰጥቻለሁ ከሆነ ያለው አልሙስሊሙና አላ ሹሩጥህም ሙስሊሞች በሸርጣቸው በቅድመ ሁኔታቸው በተዋዋሉት ውላቸው ላይ መጽናት አለባቸው በሚለው አባባል ላንተ ሰጥቻለሁ እስካለህ ድረስ ወይም እስከምሞት ወይም እስከሞት ሞት ነው ያለውና ስትሞት ተመልስልኛለህ ስላለው መመለስ አለበት ሸርጡ ይጸድቃል አሉ ሌሎቹ ደግሞ አይጸድቅም ለምን ይመለሳል ሲሙ ቢሞትስ ቅድም የቡኻሪና ሙስሊም ሐዲስ ምንድነው ያለው አልዑምራ ሊመን ሂበት ለሁ እንደገና فمن اعمر عمره فهي للذي اعمرها حيا وميتا ولعاقبه ብሏልና መመለስ የለባትም በዛው መቀጠል አለበት የሚል خلاف አለ ሼኹ الاسلام ابن تيميه رحمه الله المسلمون على شروطهم ነውና መመለስ አለበት ሲሰጠው ስትሞት ልትመልስልኝ ካለው መመለስ አለበት ብለዋል እንግዲህ እቺ ነው ሼኹ ምን ዘመር ይሻል ይመስላል والله اعلم ቀጥሉ وعن عمر رضي الله عنه قال حملت على فرس في سبيل الله فأضعه صاحبه فظننت أنه باعه برخص فسألت رسول الله صلى الله عليه وسلم عن ذلك فقال لا تبتعه وإن أعطاكه بدرحام الحديث متفق عليه جزاك الله خيرا احسنت آه، وعن عمر رضي الله عنه قال حملت على فرس في سبيل الله فاضاعه صاحبه فظننت انه بائعه برخص او برخص فسالت رسول الله صلى الله عليه وسلم عن ذلك فقال لا تبتعه وان اعطاكه بدرهم الحديث متفق عليه حملت على فرس مالت جعلت فرسا حمولة لمن لم يكن له حمولة من المجاهدين وملكته إياه ማለት ነው حملت فرسا على فرس ማለት እንዳለ ፈረሱ የሚያስፈልገውን ነገር ኮርቻው ምኑን ነገር አሟልቶ ጂሃድ ለሚወጣ ሰው እንካ ይሄን ፈረስ ብሎ መስጠት ማለት ነው في سبيل الله በአላህ መንገድ ላይ ጫንኩት አስተካከልኩ ሁሉ ነገር በልህን ሰጥቻለሁ في سبيل الله ብዬ ለአንዱ ሰው ጀባሁት አሉ ሙሉ ፈረሱ እንዳለ ከዛ የተጀባ ሰው መቼም ሳንቲም ያልወጣበት ነገር ብዙ አያስጨንቅም አሉ እና ይሄም ሰውዬ መንከባከብ አልቻለም فاضعه እንዳልሆነ አደረገው እንዳልሆነ አደረገው ይሰማል فاضعه እንዳልነበር አደረገው አጎሰቆለው አከሳው አልቀለበውም ተገቢውን እንክብካቤ አላደረገለትም ፈረሱን ማለት ነው ይሄ ሰው ይሄን ፈረስ ይዞ መቀጠል አልቻለም በቃ ልግዛህ ብለው ሳይሸጥልኝ አይቀርም አሉ እንግዲህ መልሰው ዑመር ኮናቸው ናቸው ፈዘነንቱ ገመትኩኝ አነሁ የሰጠው ሰውዬ ባይዑሁ ይህን ፈረሴን ሊሸጥልኝ ይችላል ይሸጥልኝ ይችላል ቢሩክሲን ማለት በርካሽ እንደው በቀለል ባለች ዋጋ ዘህድ ባለች ዋጋ ማለት ነው እና ፈሰአልቱ ጠየኩኝ ከመግዛቴ በፊት ነብዩ ማማከር አለብኝ ብዬ ፈሰአልቱ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነገርኳቸው ጠየኳቸው የሆነ ፈረሰልቸው ነበረ ግን አልተንከባከበውም በጣም ጎሰቆለ ከሳ ስለዚህ አሁን በገዛው ምን ይመስልሃል ብዬ ጠየኳቸው فقال رسول الله صلى الله عليه وسلم يا الله መልእክተኛ መለሱ ምን አሉ لا تبتعه ምን ማለት ነው لا تشتريه ማለት ነው አትግዛው ማለት ነው ባዓ ብዙ ጊዜ ለመሸጥ ነው የሚመጣው ግን አንዳንድ ጊዜ ለመግዛት ይመጣል لا تبتعهما لا تشتريه አትግዛው وان اعطاكه وان اعطاك هذا الفرس ማለት ፈረሱን ቢሰጥህ እንኳን ይሄ ከሁ የሚለው ዶሚሩ ወደ ፈረሱ ነው የሚመለሰው ቢድርሃምን እንኳን በሸጥክ በዋጋው በአንድ ብር ቢሰጥህ እንዳገዘው ይሄንካ አንድ ብርም እንዳገዘው እንደምንለው ማለት ነው አንድ ብር እንኳን ቢልህ እንዳገዘው አሉት الحديث ሐዲሱን እስከ መጨረሻው ቅራው اقرأ الحديث الى اخره اذا اردت ان تفهم اكثر من هذا አንድ ነው ከዚህ በላይ ማወቅና መረዳት ሐዲሱ ከፈለክ ወደ ቡኻሪና ሙስሊም ገባ ብለህ በረጅሙ ሐዲሷ ታገኘዋለህ ቂሳውን እዛ አንብበው እኛ አሁን የፈለኩት የተሰጠን ነገር መልሶ ግዛልኝ ማለት ክልክል ነው ለማለት ነው ይላል ነው ሐጀር የተገዛ የተሸጠን ነገር የተሰጠን ነገር ሽጥልኝ አይባልም እስቲ አንድ ጓደኛሽ የሆነ ልብስ ግዢና ስጫት ዙረሽ ሽጭን ያን ልብስ የሰጠውሽን ልብስ በያት እስቲ አረ ከፈለግሽን ቹሰጂ ነው እንጂ የምትለው ሳንቲም ተከራክራ ይሄን ያከገዛሽኝ አትልሽም ወይም አይልም ወንድም ቢሆን ስለዚህ ነብዩ አለይሂ ሰላቱ ወሰለም የሰጡት አንተ ለግዛህ ማለት ቆርቆሮኛን መልስልኝ ነው በተዘዋሪ ነው ስለዚህ ርካሽ ምን አይገዛም እንዳትገዛሏች እርፍና وهب عمر رجلا من المجاهدين فرسا ليجاهد عليه فاحمر الرجل الفرس واضعه حتى هزل እስከም ይከሳ ድረስ ሊገዙ ፈለጉ በዚህ በርካ በከሳበት ባህሩ ከገዛው ደግሞ በርካሽ የሚሸጠውና ጋው እንደድሮ የተቆለለ አይሆንም ብለው ገምተው ነው ነብዩ ሲያማክሯቸው ግን እንዳትገዛው ብለው መለሱት የሰጠ ሰው የሰጠውን ነገር ከሰጠው ሰውዬ ላይ መግዛት የለበትም ቢያንስ ተላልፎ ሌላ ሰው ገዝቶት ቢሆን ከዛ ቢገዛው ችግር የለውም ሌላው ባህሪ ያለ ስነ ምግባር ያለው ሰው በስራው ላይ ጥራት ያለው ሰው የሰጠውን ሰውዬ ያን ነገር እንደው ምን አደረሰው ይላል አይከታተልም ንፉግና ስስታም ሰው የሚቆጣጠረው እርግጥ ዑመር አሁን ሳስተው አይደለም ፊትለፊታችን ዛጋጠማቸው ነው እንጂ ያን ነገር የታደረሰው ይያሉ ይፈቀዱ አይደለም አላየሃል የሰጠውን ነገር የታደረሰው ይያሉ መቆጣጠር የሙኽሊስ ሳይሆን የይሉ ሰው ስራ ነው ስለዚህ ነብዩ አለይሂ ሰላቱ ወሰለም አንድ ሰታል አይደል ዙራህ ዙራ ወደ ዛተኛ እንደምንለው ማለት ነው طيب انما نطعمكم لوجه الله لا نريد منكم جزاء ولا شكورا ነው አላህ ያመሰግናችሁ ሰዎች የምናበላችሁ ለአላህ ብለን ነው እንጂ ቁርአን ቀሩልን ሶደቃ ሶደቀን ሆነ ገሰተን ይችን ስራ አሳሩኝ አይባልም ላ ኑሪዱ ሚንኩም ጀዛን ወላ ሽኩራ ነው ስለዚህ ሀገራችን ሶደቃ ሶደቃ አይደለም ቁርአን ሳቀራ ንቅንቃተለም እያሉ ገበሬዎች እንደው ስራ አለብኝ ዛሬ ከፍት ጠባቂ ነኝ ዛሬ ውቂያይ ነው እያለ አይ የሰው ሰደቃ በልቶ መሄድ የለም ቁርአን ሳቀራ በልቁጭ በላት ነው የሚሆነው እንደውም በትንሿ ቁርአን ከቀራ ሰደቃ የተበላሸ ብሎ የሚያስቡም ነበሩ ከፍ ባለ ቁርአን ይቀራል እንጂ ነው ስለዚህ በሰጠነው ነገር አጅር ከአላህ ብቻ ነው የሚፈልገው እንጂ ከሰዎቹ ምንም ነገር አይፈልግም ያ ከሆነ ግብይት ነው የሚሆነው ሌላው አትግዛው የሚለው አባባል እንደው ጥሩ አይደለም ለማለት ነው ወይስ እንደው حرام ነው ለማለት ነው መቼም መልሶ አንጣ ማለት حرام ነው ብለናል ትናንት ተሰልፈናል ነገር ግን አሁን ልግዛ ማለቱ حرام እንኳን ባይሆን እዛው ጠጋ ያለ ከራህ ነው ብለውታል ሌላው ኢስላም በህጎቹ በስርዓቶቹ የሰውን ልጅ ስነ ምግባር ከተከታይነት ከመጥፎ ባህሪነት ከፍ ያለና ሰውን ለሰው አርአያ በሚሆን መልኩ ሰው ስነ ምግባር እንዲዝ የሚያደርግ እስላም ነው ወይም እምነት ነው ማለት ነው ኢላቂመት الفضائل ትሩፋት ወዳለው ባህሪ ነው እንጂ የተከሰከሰ ሰፋሲፈል ዑምር ዝቅ ያለ ነገር ላይ ሙስሊም እንዲገኝ አይፈልግም የሰጠውን ነገር ዙሮ አለማየት ይሄ እንግዲህ ትልቅ ክብር ነው ባረከላሁ ፊኩም ቀጥሉ وعن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال تهادوا تهبوا رواه البخاري في, في الأدب المفرد وأبو, وأبو يعلى بإسناد حسن وعن أبي هريرة رضي الله عنه عن النبي صلى الله عليه وسلم أنه قال تهادوا تهادوا تحابوا تهادوا سيهون تهادوا رواه البخاري في الادب المفرد وابو يعلى باسناد حسن አቡ ሁረይራ ስራቸውን አላህ ይወደድላቸውና ከነብዩ አለይሂ ሰላቱ ወሰላም በመጥቀስ እንዲህ ብለዋል ይሉናል ተሃደው ማለት ተሰጣጡ ተጀባቡ ማለት ነው አንዱ ላንዱ አንዳችሁ ላንዳችሁ ስጦታ ተሰጣጡ ማለት ነው ይሄ ሲሆን ምን ይመጣል ጠብ ነው የሚመጣው ወይስ ጎሚ ነው የሚመጣው መዋደድ ይመጣል ፍቅር ይመጣል መተሳሰብ ይመጣል መተዛዘን ይመጣል ተሐቡ رواه البخاري في الادب المفرد وابو يعلى بسند حسن زغبوتانا سنده او حسن ነው ተሃዶ فعل امر من المفاعله ተሃዶ ማለት እንደው ስጡ አይደለም ተሰጣጡና ስጡ ይለያያል ይገባቸዋል አንዳንዶች እንደው ስጡ ነው የሚያውቁት እንጂ እንሰጣጥ አይሉም ሷዲቁ ነው የሚያውቁት አሉ በተለይ ደረሶቹ እነሱ አይሰጡም እያሉ ያሙናል ስለዚህ መሰጣጠት ሙፋዓላ ማለት ከሁለቱም በኩል የሆነ ማለት ነው እድሪቡና ተዷረቡ ይለያያል ተመታቱ ማለትና ምቱ ማለት ይለያያል አላህን እንፍራ ማለትና አላህን ፍሩ ይለያያሉ ቃላቶችን በደንብ ለይተን ነው ማወቅ ያለብን ስንናገራቸው ስንተገብራቸው አህደይቱ الرجل ይባላል ወይሆነ ጥሩ ነገር ወደ ሰውየው የከበረታ ስጦታ ስሰጠው ሀዲያ ይባላል ቢተፍኪል لا غيره الهديه ما قصد بها اكراما ما قصد بها اكرام وتوددا ሀዲያ ማለት ሰውየውን የምሰጠው ሰውዬ ንቀው ሳይሆን እያከበርከው እየወደድከው ሲሆን ነው የምሰጠው ሲሰጥ እሱ መወደዱን አውቆ ደስታ ፍቅር ነው የሚመጣ ለሱ እንደሆነ ማለት ነው ሱብሃንአላህ ቀጥሉ أنس وعن أنس بن رضي الله عنه وعن أنس رضي الله تعالى عنه قال قال رسول الله صلى الله عليه وسلم تهادوا فإن الهدية تسل وخيمة رواه البزار بإسناد ضعيف አሁን ተናገረ ተሃደው በሉ ብዬ አይሰማም ማለት ነው ድምጼ وعن انس رضي الله عنه قال قال رسول الله صلى الله عليه وسلم تهادوا فإن الهدية تسل السخيمة አነስ ኢብኑ ማሊክ ስራቸውን አላህ ይወደድላቸውና ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ተሃደው ተሰጣጡ فإن الهدية ስጦታ የምትባል فإن العطية እንደማለት ነው ሀዲየተ ማለት ተስሉ ሰለ የስሉሁ ሰለን ትመዘዋለች ማለት ትመዛለች ማለት ተስሉሁ ማለት ትመዛለች ምንን አሰኺመተ አሰኺመተ ጥላቻን ማለት ነው حقد ማለት الحقد السخيمه ማለት الحقد والحسد ምቀኝነትን ጎሚን ጥላቻን መዛ ነው የምትወስደው የምጥለው ከቀልብ ላይ ለምሳሌ ሰው ተጠላው ነበር አመቶችን ሀዲያ እንደው ሰጥቻለሁ ሲል ለካ ይወደኛል ይሄ ሰውዬ እኔ እንደማስበው አይደለም ብሎ ከቀርቡ ላይ ነው እንዳለ አወርቆ የሚጥለው اذا اكلت البطون استحيت العيون ይላሉ አረቦች ሆድ ከበላ አይን ያፍራል ሙስና የበላ መሐንዲስ ወይም ባለስልጣን እንደው ተኮራ ጓያይም ማለት ነው ለበላበት አካል ያው አጠማዞ አጠማዞ ይሰጠዋል ስለዚህ ስጦታ መሰጠትም ውስጥ ላይ ያለን ጥላቻ መዛ ትጥላለችና ተሰጣጡ ብለዋል ነው رواه البزار باسناد ضعيف ደከም ባለ ዘገባ ዘግበውታል ነው የሚለው ማናው ትክክል ነው ሐዲሱ ضعيف ነው ሰነዱ በከር ኢብኑ በካር የሚባል ሰው አለበት እሱ ደግሞ ሐዲሱ ተቀባይት የለውም ይጨማምራል ብለውታል መጨማመር እንደው ጥሩ ብናወራም ተቀባይት እናጣለን እውነት እውነቱን ብቻ ነው ማውራት አንድ ቀን ሁለት ቀን ውሸት ተቀላቀላችሁ ያው የከሌ ወሬ ደግሞ ምን ተጨባጭ ንፋስ አይደለም የሚባለው ስለዚህ የሐዲስ ባለሙያዎች የራሳቸው የሆነ ህግ አላቸው ይሄ ሐዲስ ሷሂህ ነው ይሄ ሐዲስ ضعيف ነው ለማለት ህጉ መሰረት አድርገው የሚናገሩት እንጂ ወኢላ ፊል ሐቂቃ ይላሉ በሐቂቃ እኛ እከሌ ዘግቦታል አንቀበልም ያልነው ሐዲስ አጋጣሚ ውሸት ሁሉ ጊዜ ውሸት የሚያወራው ሰው አንድ ቀን እውነት ሊያወራ ይችላል እውነት ሊሆን ይችላል አንዳንድ ጊዜ ግን ባስቀመጥናቸው መስፈርት ያልተሟላን ሐዲስ ደካማ ነው ከነብያችን አልተወራም ብለን እንጥለዋለን ብለዋል ስለዚህ ሁልጊዜ ውሸት የሚያወራ ሰው አንድ ቀን እውነት ሲያወራ አረ ይሄ ሰው ታውስ ወሬዳሽ አታው ነው የሚባለው ግን እውነቱ ሊሆን ይችላል አንድ ጊዜ ሰይጣን እኮ እውነት አውርቷል አንድ ጊዜ فانه كذوب አሉና قد صدقك ولكنه كذوب አሉ ነብዩ አለይሂ ሰላቱ ወሰለም አቡ ሁረይራ ጠብቁ ተብለው የሆነ የዘካ ገንዘብ እየጠበቁ እያለ ሰይጤ ሰው ተመስሮ ምስኪን መስሎ መጥቶ እንደው ባከ እንደው እንትናው ዘረፋ ሊዘርፍ ገባ ያዙት ሲይዙት ለፈለፈ እንደው ባከ ሸገሮ ነው ዞቶ በሰበ ምናምን ስላቸው እውነቱን መስሏቸው ለቀቁት በሁለተኛው ቀንም ያዙት እንደው ዛሬ ወጭራሽ አለቀህም ሲሉት እባክህ ለቀቀኝ እባክህ አንድ ነገር ላስተምርህ አለና አያተ ኮርስን ሳቀራ እንዳትኛ ወይም ደግሞ አያተ ኮርስ ከቀራ ሰይጣን አይቀርብም የሚል ትምህርት አስተማራቸው ይባላል ቺን ወሬ ሰምተው ሳቸው ወደ ነብያችን አለይሂ ሰላቱ ወሰለም አደረሷ ፍሶይ ቡኻሪ ያለ ሀዲስ ነው ነገራችን ነብያችን ሲነግሯቸው ነብያችን ደግሞ አውቀው አጋጣሚ ሰይጣን በሰው ተመስሎ መጥቶ ሲዘርፍ መያዝን በሁለተኛው ቀን መያዝና ያለውን ነገር ያቃሉ ነብያችን አለይሂ ሰላቱ ወሰለም ዛሬ ያስከው እስረኛ ምርኮኛ ምን አለህ ምን አደረገህ ብለው አቡ ሁረይራ አስጠይቁት የሆነ ገላ ላስተምርህ ልቀቀኝ አለኝ ምንድነው ስለው አያተ ኩርሲን የቀራሰው በማን ብሎ ነገረኝ ከዛ ለቀኩት ሲሏቸው ለነብያችን ሰለላሁ ዐለይሂ ወሰለም እና ለነብያችን قد صدق አሉ ዛሬ እውነት አውርቷል አሉ ወላኪነሁ صدق ማን ነው ከذوب ቀጣፊ ነው ግን ምንጊዜም ቀጣፊ ነው ዛሬ ግን እውነት ነው ያወራው ያው ነብያችን በወህይ ስለሆነ ውሸት ነው ነው ያውቃሉ ወህይ ስለሚመጣላቸው እኛ ግን የሚቀጣጠፍ ሰው ምንጊዜም ቀጣፊ ነው የምንሄደው እና የሐዲስ ባለሙያዎችም ጥንቃቄ እናድርጋለን ለዚህማ ተብሎ ይሄ ሐዲስ ضعيف ነው ይሉና ግን ሌላ ሰው በሆነ ሐዲስ ለመጣ ድጋፍ ስላለው ሐሰን ነው ይላሉ ሌላ ሻሂር ስላለው ወደ ሐሰን ይዘልቃል የሚሉት ለዚህ ነው ግን ሌላን ተቃርኖ ሶሂውን ሐዲስ ተቃርኖ ከመጣ ውሸትነቱ ግልጽ ወጣ ማለት ነው طيب كتروا وعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم يا نساء المسلمات لا تحقرن جارة بجارتها ولو فرسن شاة متفق عليه ساري سيتو شهر سمتح وعن أبي هريرة رضي الله عنه أنه قال قال رسول الله صلى الله عليه وسلم يا نساء المسلمات لا تحقرن جارة لجارتها ولو فرس ولو فرس نشات متفق عليه فرسنا بكسر الفاء وسكون الراء ثم سين مهمله فرسان يا سهرك فرسنا فرسنا طيب كتابي ደግሞ አላበጀም አቡ ሁረይራ ስራቸውን አላህ ይወደድላቸውና ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለውን ተናግረዋል አሉ ያ ኒሳአል ሙስሊማቲ እናንተ የሙስሊም ሴቶች ሌላውስ ሌላውማ ያው ኩፍር ይዞ መቼም ምክር አይመከርም ሙስሊም የሆናችሁ ሴቶች ሆይ አሉ ላ ተህቂረን ጃረቱን ጎረቤት አታስተናንስ ዝቅ አድርጋ አትመልከት ርካሽ አድርጋ አትይ ማለት ነው ሊጃረቲሃ ለጎረቤቷ ከጎረቤቷ ለሚመጣላት ስጦታ ምንም ሆነ ምን ከፍ አርጋ ነው ማየት ያለበት ያን ስጦታ ስጦታ ሳይሆን መታየት ያለበት መልእክቱ ነው አላማው ነው ሀደፉ ነው ስለዚህ ላተህቀረ ነጃት ለጃርታ ለጎረቤት ለጎረቤቷ አስተናንሳ ማየት የለባትም ወለው ፍርሲ ነሻቲን ማለት የፍየል ሰኮና ተቀላችሁ ሰው ሲያንዳንድ ቁጥር የፍየል ሰኮናኳ ስጦታ ብራ ይዛለያችሁ ከመጣች ተቀበሏት እንጂ ይሄን ስጦታ ብራ እንደው አሁን ታመጣለች አታፍርም አትበሉ ብዙን ጊዜ እንግዲህ ሴቶቹ ስጦታ ሲመጣ በጣም ከፋ ያያሉ መሰለኝ ስለዚህ ከፍ አድርገው ስላቸው ከፍ ያለ እንደማሳቸው ተቃራኒ ነው ስለዚህ ይሄ ባህሪ ጥሩ አይደለም ልቀቁት لا تحقر ጃረቱን بجارتها ولو في ሻቲን سكونا مات او ሹሃና ሹሃና ያሉም ይተረጉሙታል ያው ከታች ከግራ ከግራቸው ስር ከመቅኑ ስር የምትገኝ ትንሽ ይላል እንደው እዚህ ግባ እዚህ ግቢ ማትባል እሷን እኮ ስጦታ ብላ ካመጣኝ አሁን በአንዳንድ ቦታ ላይ ራስ ምራስ እንደ ስጋ ይታያል አረ ወደ ጣሊን ብዙ ቦታ በተገጠሩ አይበላም አሁን ከተማው ነው ጥቅሙን እያወቀ የመጣና እየቀቀ የሚበላው እንጂ በገጠር ጭራሽ ራስ ምላስ ሲጣል ነው የሚያብዙ ጊዜ ደሞ እቺ ሰኮናም ትባልታች ግራ አካባቢ ስለሆነች ወደ ጣል ነው ገና እንደው ቆዳው ሲገፉ ቆርጠህ ጣል ነው የሚሉት እሱን እኮ ስጦታ ብላ ካመጣኝ መቀበል ነው በክብር ስጦታ ነው ስጦታ ፋሽን ነው ፋሽን አይደለም ያሁን ሞዴል ነው አይደለም አይባልም جزاك الله خير جزاك الله خيرا ብሎ መቀበል ብቻ ነው መልእክቱ ሌላ ነው የሃዲያ ጉዳይ متفقون عليه ቡኻሪና ሙስሊም ዘግበውታል አላህ Subhanahu Wa ስጦታን ኸይር ስራን ትንሽም ብቶ እንደሚመዘግባት መጥፎም ስራ እንደዛው እንደሆነ ሲገዝ فمن يعمل مثقال ذره خيرا يراه ومن يعمل مثقال ذره شرا يراه ነው ስጦታ ብላ ይዛ ከመጣ ብታንስም ብናኝ የምታከል ኸይር ስራ የሰራ ሰው ያገኛታል ታገኛታለች ተብሏል والذين لا يجدون الا جهدهم ያላቸውና የድካማቸውን እንጂ ከዛ በላይ መስጠት የማይችሉ የሆኑ ምስኪኖችን ይችን ደግሞ ስጦታ ብሎ ይዘው መጣ ጉር ነው እያሉ ሙናፊቆቹ ማሾፋቸውን አላህ ወገዘ ብዙ ሲያመጡ አሁን ይሄ ሰሪቃ ብሎ ለይሉ ለይስሙ ሊለው እንጂ አሁን አምኖ ነው ይላሉ ትንሽ ነገር ሲመጣም ان الله لغني عن صدقتك ከዚህማ ላይ ተብቃቃለችን ሰሪቃ ታመጣል ይላሉ አሽዋፊዎች ናቸው ግን አላህ ምን አለ ወለዲነ ላ يجدون الا جهدهم ያለውን አሟጠው ይዘው የመጡን ሰዎች ይዘልፏቸዋል ሙናፊቆች እያለ እነሱ ያወገዘ ነው እንደገና ነብዩ አለይሂ ሰላቱ አለይሂ ሰላቱ ወሰለም اتقوا النار ወለው ቢሽቅ ተምረሃሩ እስቲ እንደው ሀቂቃ አንድ ሰው አንድ ተምር ይዞላችሁ ቢመጣ ምን ትላላችሁ አንድ ፍሬ ተምር የቤት ሰው አይደለም የውጭ ሰው ምን አይነት ቦታ መስጠት አንድ ተምር ይዞላችሁ ቢመጣ አንድ ኪሎ አላልኩም ሰጭተው ራሱ ያፍራል ሰጭተው ማፈር የለበትም አሁን ያለው ያለው ተቀባውም እንደዛው እተቁናረ ወረው ቢሽቅ ተምራ ያሹት ወረው ቢተምረት ዋህዳ እኮ አይደለም ያንዷን ተምር ገሚስ ስንጥቅ አርጋ እሷን እንኳን ቢሆን በመሰደቅ ከእሳት ዳኑ ነው የተባለው እንጂ እኔ እንደው አንድ ጀላብ ያይ አልመጣም አንድ ኮፍያ ማውሰጥችማ አራ ይቅርብኝ ምን ሰዎች ቃሉ ሀዲያ እያነሳቸው ይሄ መባል የለበትም የሚታየው መልእክቱ ነው አንዳንድ ቦታ ሰዎች መረቅ ይኖራቸውና ስጋ ይኖራቸው በመረቅ እንደው እንጀራ ፈስፈተው ለመስጠት ያፍራሉ ስጋውን እነሱ ይበላሉ ለኛ ውሃ ውሃውን ይሰጡናል እንደዚህ የሚሉ ሰዎችም አሉ ሃይቀረብ ነው ነገሩ ባዮችም ሰጭታዎች ደግሞ አፍረው የሚቀሩ ሰዎች አሉ የሚባል ነገር የለም እስላም ላይ እንዲህ ነገር የለም ነብዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ አቡ ዘር ምን አሉት ያ አባ ዘር አሉት اذا طبخت مرقه فاكثر معها وتعاهد جيرانك ያሉት አቡ ዘር ሆይ መረቅ ነገር ስትሰራ አንድ ታፋረኮን ትችላለች ሲጋዋ ግን ውሃውን በዛ ካረከው ጥሩ ነው ስጋው ባያዳርስ መረቁ ያዳርሳልና ጎረቤቶችን ፍቅር ብለውታል ይሄ ለአቡዘር ብቻ አይደለም ለኛም ነው ቢያንስ መረቅ እንስጣቸው ሽታው ሸቷቸው ሁሉም ከሚያጡ መረቋን ቀምሰው እረፍት ቢያገኙ አይሻልም እንዴ ሌላው ሴቶች በቤታቸው ውስጥ ዲያጎስ ያለ ነገር እንዳይሰጡ እንጂ ቀለል ያለች ነገር መስጠት እንደሚችሉ ያሳያል ጎረቤት ለጎረቤቷ የሆነች ነገር ታመጣ ንቃት ታውባት ትቀበላት ማለት መስጠቷ ይቻላል ሰጭታዋ ከባሏ ገንዘብ ማለት ነው አሁን እንኳን ሴቶቻችሁ አባወራ የሆናችሁት ያው ገንዘብ ስላላችሁ እኔ የማይሰሩ ሴቶች ቤት ተቀምጠው የቤት እመቤት የሆኑትን ሴቶች ነው አሁን እዚህ እንደዚህ የሚለው እንጂ እናንተማ ፈራጅ ቆራጭ እቺ ቤት አትሸጥም አላሸጥህም ነው የሚሉት አሁን ላይ ባለቤት ሆነዋል እና ከባሏ ገንዘብ ማለት ነው ከባሏ ገንዘብ ትንሽ ነገር መስጠት ይችላል ለለማኝ አንድ እንጀራ ቁራሽ እንጀራ ምናምን ይሄ አዲ ነው ባለም ማየቱ ምንም አይልም ከፍ ያለ ነገር ከሆነ ግን አማክሮ ባልን አማክራ ፈቃደኛ ከሆነ ነው የሚሰጠው ነው አለዛ አንዳንድ ሞኞች የቤት መቃ ሰታችሁ ጉድ እንዳይመጣ ያሁኑ ጋር ስንባቂ እሱ አለ እሱ ኋላ ቀስላችኋለሁ እሺ ቀጥሉ وعن ابن عمر رضي الله تعالى عنهما عن النبي صلى الله عليه وسلم قال من وهب هبة فهو أحق بها ما لم يثب عليها رواه الحاكم وصححه والمحفوظ من رواية ابن عمر عن عمر قوله وعن ابن عمر رضي الله عنهما عن النبي صلى الله عليه وسلم أنه قال من وهب هبة فهو أحق بها ما لم يثب عليها رواه الحاكم وصححه والمحفوظ من رواية ابن عمر عن عمر قوله እችን ሐዲስ በደንብ ስሟት ካለፉት ሐዲሶች ጋር ወትቀርናለች ወትደጋገፋለች ከብኑ ዑመር ተዘገበ وعن ابن عمر ከማን ይዘው عن النبي صلى الله عليه وسلم ነብያችን ምን አሉ አሉ من وهب የሰጠ ሂበተን ስጦታን ፈሆ ሰጭታው ሰውዬ አሐቁ ይበልጥ ይገባዋል ቢሃ በዛ በስጦታ ላይ ማለም ይሰብ عليها ምላሽ እስካልተሰጠው ድረሳ የሰጠው ሰው የተሰጠው ሰውዬ እኔ ደግሞ እቺን ሰጥቻለሁ በሙካፋ ማለት ነው ኸይሩ አለላችሁን ሰው ፈካፊው ተብሎ የለ ሙካፋ ደግሞ ይሄ ሰጥቻለሁ ካልተባለ ያቺን የሰጣን ስጦታ አምጡ ብሎ መቀማት የመውሰድ መብት አለው ብለዋል ነው የሚለን ካለፈው ጋር ይስማማል ወይስ ይቀርናል አልዓኢዱ عن هبته ها كالكلب يقيء او يعود الى قيه ብሎ ተባለፈው በሰጠው ስጦታ ላይ አንተ ማለት ውሻ ያስታወሰውን ነገር እንደ መልሶ መብላት ነው ነው የተባለው አሁን ደግሞ ይሄ አሐቅ ነው አለ ደግሞ ሐቅ ሳይሆን አሐቅ ነው ያለው በጣም ይገባዋል ማለት ነው በሰጠው ስጦታ ላይ ያኛው ሰውዬ ምላሽ እስካልሰጠው ድረስ ቀሚስ ሲሰጠው ኮፍያ ከሰጠህ አለቀ አንተ ማታችልም ነው <clears throat> ሐዲስ አሁን ይሄን የሚያሳየን ካልሆነ ግን አንተ በመውሰድ እንትን ስልጣን አለህ እያሉ ነው ስለዚህ በአንድ በኩል ያን ያለፈው ሐዲስ ስጦታ ባልተሰጠው ጊዜ ያፈረሰን ሰው ነው ማን ነው በተሰጠው ጊዜ ያፈረሰን ሰው ነው ይሄ ደግሞ ባልተሰጠው ጊዜ ማፍረስ ይችላል ማለት ነው ብለው መሄዱም አሉ ግን رواه الحاكم وصححه قالنا والمحفوظ قالوا ابن حجر ሁላችሁም ጋር ይሰማል ወልመህፉዙ እርግጠኛ የሚታወቀው ወልመህፉዙ ይሄ ሐዲስ የሚታወቀው من روايه ابن عمر ከአብዱ الله بن عمر ከማን ይዘው አን ዑመር ከዑመር ካባታቸው ቀውሉ ንግግራቸው አድርገው እንጂ የነብያችን ቃል አይደለም የዑመር ያባትየው አባባል አድርገው ኢብኑ ዑመር ልጅዮ መዘገባቸው እንጂ መዘገባቸው እንጂ የሚታወቀው ከነብያችን መሆኑ محفوظ አይደለም ስለዚህ ሐዲሱ صحیح ነው ግን የዑመር አባባል መውቁፍ ነው ሐዲሱ ወል መውቁፉ ማለት ከታች ጀምሮ እስከ ዑመር ድረስ ትክክል ነው ዘገባው ዑመር ከነብያችን ዘዋል የሚለው ወይም አብዱላህ ነው ከነብያችን ዘዋል የሚባለው ግን ትክክል አይደለም ይያሉ ነው ኢማሙ ማሊክም መውቁፍ አድርገው ዘግበው የዑመር አባባል አድርገው ማለት ነው ስለዚህ መውቁፍ ከሆነ የነብያችን ቃል ሊቃረን አይችልም ነው ሊቃረንም እንወረውረዋለን من وهب هبه لصله الرحم او على وجه الصدقه فانه لا يرجو فيها ومن وهب هبه يرى انه انما اراد بها الثواب فهو على هبته يرجو فيها اذا لم يرضى منها ايوه ይሄ ደግሞ እያለን ያለው ምንድነው ለዘመድም ሆነ እንዲሁ ለሰደቃ ብሎ የተሰጠ ስጦታ መመለስ የለበትም ሲሰጥ ግን ዱንያ ላይ ጥቅም ፈልጎ ከሆነ የሰጠው ዱንያ ላይ ለማበረከት በሚሰጡ ሰዎች አሉ በሌለ እንደዛ ከሆነ ምላሽንካ የሚያረካገን ከፈሩ የፈለገው ነገር ካልሰጡት ሊያፈርስ ይችላል ማለት ነው ብለን እንተረጉማለን ዑመርም በዛ አካር ነው ይሄድ ብለን ያለን እንጂ ከስጦታ መመለስማ የሰጠውን እንዲያገዛ እየተባለው ዑመር ራሱ እንዴት ይቀርናል ስለዚህ ዱንያ ፈልጎ ነው የሰጠው የለጥቅም ፈልጎ ነው የሰጠው ምላሽ አልተሰጠውም የማፍረስ እድል አለው ማለት ነው ብለው ነው ዑመር የሚናገሩት ገብቷቸዋል ግልጽ ነው የነብዩን ሐዲስ አይቃረንም ለማለት ነው ያልኩት ولا تمن تستكثر لا تعطي العطيه تطالب باعطائها اكثر منها عوضا ነገር ግን اذا فعل الانسان هذا بان وهب الهبه لاجل ان يثاب عليها من المهدى اليه فان هذه حكمها حكم البيع የለጥቅም ከፈለገማ እንደ ግብይት የሚታየው ግብይት ደግሞ አንድ ላይ እስካሉ ድረስ የማፍረስ እድል ብለናል ፈይን ወጥ عنها ما يرضي ደስ የሚለው ከሰጡት እሰየው ካልሰጡት የመመለስ እድል አለው ሶደቃ የሰጠ ሰውዬ ሳይሆን ጥቅም ልዋጩ የሚያረካ ነገር ካለ ሲላውጣው ገባ ይላል በቃ ይሄን ብር አንተ ወሰደው ይላል ለምሳሌ አይ እንደዛ ኳስ ሰጠም ካይም ብሎ ነገር ወረውርለታል ደስ አላለውም አይ ይቅርብኛ አንተ እንደዚህ ለዚህ ነው ዑመር የሰጡት እንጂ ለሃዲያው አይደለም ነው የሚሉን هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته باب اللقطه ብሏል ደግሞ የሳምንት ሰው ይበላል